بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وبعد ይህ የአቂዳ ትምህርት ስድስተኛ ክፍል ነው አቁመን የነበረው ባለፈው ፕሮግራማችን ላይ ገጽ 25 ላይ ኡሱሉ አህሊ ሱነቲ ፊ ኢትባቲ መሳኢል ልዓቂዳ የአህል ሱና ወልጀማዓ መሰረቶች ትክክለኛ የሆኑ የአቂዳን ነጥቦች የአቂዳን ጉዳዮች በማጽናት በኩል የሚከተሏቸው መሰረቶች ወይም ደግሞ መርሆች ምንድናቸው የሚል ነው አህል ሱና ለሁም ኡሱሉን ፊ ኢትባቲ መሳኢል ልዓቂዳ አህል ሱና ወልጀማ የአቂዳ መስአላዎች ይሄ የአቂዳ ክፍል ነው ብለው ይሄ የአቂዳ መስአላ ነው ብለው ለማረጋገጥ የሚከተሏቸው መስመሮች አሉ የተመየዙነ ቢሃ አን አህል ልቢድዕ ወላል በእነዚህ ኡሱሎች በእነዚህ መሰረቶች ከቢዳ አራማጆች ከጥመት ባለቤቶች የሚለዩባቸው ናቸው። እነዚህ ምንድናቸው የሚለውን ወሄ አልናህዊ ልአቲ በሚከተለው መልኩ እናስቀምጣቸዋለን ይላሉ። የመጀመሪያው አልኢማኑ ወተስሊሙ ወተዕዚሙ ሊኑሱስ ልኪታቢ ወሱና የመጀመሪያውና ተራ ቁጥር አንድ ላይ የሚነሳው ሱና ወልጀማአ የቁርአንና የሀዲስ ጥቅሶችን በትክክል ያምኑባቸዋል። ለቁርአንና ለሐዲስ ጥቅሶች ተስሊም ያደርጋሉ፣ እጅ ይሰጣሉ። ለቁርአንና ለሐዲስ ጥቅሶች ከፍተኛ ከበሬታ አላቸው። ቢኺላፊ አህሊል ቢድዕ ወደላል የቢድዓና የጥሜት ባለቤቶች ከሚያራምዱት አቋም በተቃራኒ ማለት ነው። እነዛ አለዚነ ዩእሚኑነ ቢባዕድ ንሱስ ወየሩዱነ አልባዕድ አልአኸር እነዛኞቹ ምንድነው የሚያደርጉት? ከፊሉን ጥቅሶች ይቀበላሉ፣ ከፊሎቹን ደግሞ በተለያዩ ውሃ በማያነሱ ምክንያቶች ይመልሳሉ። ለዚህ ያበቃቸው ደግሞ ቢሰበቢል ጀህሊ ወልሀዋ አንድም በትክክል ያለመረዳት የድንቁርና ውጤት ነው። አሊያም ደግሞ ከሚያራምዱትና ከሚከተሉት የዝንባሌያቸውና ፍላጎታቸው ጋር የሚጣረስ ስለሆነ ነው። ከጅህልናና ስሜታቸውን ከመከተል የተነሳ አንዳንዶቹን ጥቅሶች ሲቀበሉ፣ አንዳንዶቹን ደግሞ አንቀበልም በሚል በማይረቡ ተልካሻ ምክንያቶች ሲጥሏቸው እንመለከታለን። አህል ሱና ወል ጀማዓ ግን የቁርአንና የሀዲስ ጥቅሶችን ሙሉ በሙሉ ያምኑባቸዋል፣ በትክክል ይቀበሏቸዋል፣ ለእነሱም ከበሬታ ይሰጣሉ። ከበሬታቸውን ደግሞ በተግባርም ጭምር ይገልጻሉ። ይሄ አህል ሱና ወል ጀማዓ እንግዲህ የሚከተሉት ከኡሱሎቻቸው አንዱ ይሄ ነው። ወለአድለቱ አለ ሀዘል አስል ከቲረቱን ሚንሃ ይላሉ። እዚህ ላይ ቁርአንና ሀዲስ ላይ የመጡ ጥቅሶችን ሙሉ በሙሉ መቀበል፣ በእነሱ በትክክል ማመን፣ እነሱ የሚያስፈርዱትን ነገር ሙሉ በሙሉ መቀበል፣ ለእነሱ ዋጋ መስጠትና ከምንም ነገር በፊት እነሱን ማስቀደም፣ በእነሱ ላይ ሌላን ነገር <clears throat> አለማስቀደም ይሄ አንዱና ዋነኛው እምነታቸውን ከሚያጸኑባቸው የአቂዳ ነጥቦችን ከሚያረጋግጡባቸው ነገሮች አንዱ መሰረት ነው። ለዚህ ማስረጃው ቀውሎ ተዓላ አላህ ቁርአን ላይ ምእመናኖችን ሲያነሳ ምን አለ? ለቁርአንና ለሐዲስ ጥቅሶች ለአላህና ለመልእክተኛው ንግግር ምን ያህል ዋጋ እንደሚሰጡ ሲገልጽ ሱረቱ አሕዛብ 36 ቁጥር ላይ ወማ ካነ ሊሙእሚኒን ወላ ሙእሚነትን ለአማኝ ወንድም ቢሆን ወላ ሙእሚነትን ለአማኝ ሴት ኢዛ ቀደ ላሁ ወረሱሉሁ አምረን አላህና መልእክተኛው አንድ ነገር በፈረዱ ጊዜ አየኩነ ለሁም ልኸይረቱ ለእነርሱ ምርጫ ፈጽሞ ሊኖራቸው አይገባም ሚን አምሪህም ከነገራቸው አለ ወመን ያዕሲ ላህ ወረሱለሁ አላህና መልእክተኛውን የሚነቅፍ የሚቃረን ሰው ፈቀድ ዶለ ዶላለ ሙቢና ግልጽ የሆነ መሳሳትን በእርግጥ ተሳስተዋል አለ የዚህ አንቀጽ አጠቃላይ መንፈሱ ሀሳቡ ምንድን ነው ማንኛውም አማኝ ወንድም ይሁን ሴት አላህና መልእክተኛው በህይወታቸው ጉዳይ ላይ አንድ ውሳኔ ካስተላለፉ ያንን የአላህና የመልክተኛውን ውሳኔ በጸጋ መቀበልና ያንን ነገር አለቀበልም ብሎ ወደኋላ አለማፈግፈግ ነው ያንን ተፈረደላቸውም ተፈረደባቸውም ተስማማቸውም አልተስማማቸውም የአላህና የመልእክተኛው ውሳኔ ከሆነ ከዚህ ውጪ ሌላ ምርጫ የላቸውም አይ እኔ ይሄንን አልቀበልም በፈለኩት መንገድ ይሄዳለሁ የሚል አባዜ የተጠናወተው ካለ ይሄ ከሙእሚንነት ጎራ ይወጣል ማለት ነው አላህ እንዲህ ቢፈርድም እንዲህ ነው የውርስ ሂደት የተባለው ነገር ግን ቁርአን ላይ እንዲህ ቢልም ነቢያችን እንዲህ ቢሉም ነገር ግን እኔ አልቀበለውም ካለች ወይም ደግሞ እሱ እኔ አልቀበለውም ይሄንን የሚል ከሆነ ይሄ ከአማኝነት አጥር ያስወጣቸዋል ማለት ነው ስለዚህ ነው አላህ ለምእመን ለወንዱም ይሁን ለሴቷ አላህና መልእክተኛው አንድ ነገር ከወሰኑ ለነሱ ምርጫ የላቸው። መጀመሪያ አምነናል አላህና መልእክተኛው አላህን ብቸኛ አምላካችን ነው። የአላህን ጌትነት አምላክነት፣ የመልእክተኛውን መልእክተኝነት፣ የነቢን መልእክተኝነት ተቀብያለሁ፣ የእስላምን ሃይማኖትነት ወድጃለሁ ካለ ኢስላም ውስጥ የሚመጡ ህግጋቶችን በሙሉ በጸጋ መቀበልና ማስተናገድ ግድ ይለዋል ማለት ነው። ለዚህ እስላም ማድረግ መጀመሪያ በትክክል እስከ አምኜበታለሁ ካለ ለዚህ ነገር እጅ መስጠትና ለዛ ነገር ከበሬታ መስጠት ከነፍሱ ጋራ እንደው ውስጡ ካለው ሰዋዊ ስሜቱ ጋራ ከሚፈልገው ነገር ጋር እንኳን ማይሄድለት ማለት ነው ሁለተኛው በቀውሉ ተዓላ ኢነማ ካነ ቀውለ ልሙእሚኒን አለ የምእመናኖች ንግግርማ አለ ምንጊዜም የእውነተኛ አማኞች ንግግር መሆን ያለበት ኢዛ ዱዑ ኢለላህ ወረሱሊህ ሊያሕኩመ በይነሁም ወደ አላህና ወደ መልእክተኛው ወደ ቁርአንና ወደ ሐዲስ በመካከላቸው ሊፈረድ በሆነ አጨቃጫቂ ጉዳይ ወንዱም ይሁን ሴቷ በትዳር ጉዳይ ይሁን በሌላ በውርስ ይሁን በማንኛውም በቤት ውጪም ይሁን በነፈቃም በምናምን በማንኛውም ጉዳይ አየቁሉ ሰሚዕነ ወአጣዕና ሰምተናል ታዘናል ነው ሊሉ የሚገባው የነሱ ንግግርማ ይሄ ብቻ ነው መሆን ያለበት ብሎ ነው አላህ ያስቀመጠው ወኡላኢከ ሁሙል ሙፍሊሁን እነዚያ ናቸው የሚድኑት እነርሱ ብቻ ናቸው ብሎ ሱረቱን ኑር ላይ ያስቀምጠዋል ፍርዱን በጸጋ የማይቀበል ከሆነ እንዲህ አይነቱ አማኝ አይደለም ማለት ነው። ራሱን ይፈትሽ እያለ ነው። ጂም ቀውሉ ተዓላ ያ አዩሃ ለዚነ አመኑ ላ በይነ የደይ ላሂ ወረሱሊህ እናንተ ያመናችሁ ሰዎች ሆይ ከአላህና ከመልእክተኛው በፊት የማንንም የራሳችሁን የግል አመለካከትና ዝንባሌዎችን አታስቀድሙ፣ የእናንተን ሀሳብ ከፊት አታስቀድሙ፣ ከፊት ቀደም ቀደም አትበሉ አለ። ወተቁላህ አላህን ፍሩ አላህ ያዘዛችሁን ታዘዙ፣ የከለከላችሁን ተከልክሉ። በዚህም በእናንተና በአላህ ቅጣት መካከል ግርጆሽን አድርጉ ማለት ነው። ኢነላህ ሰሚዑን አሊም፣ አላህ ንግግራችሁን ሰሚ ድርጊታችሁን አዋቂ ነውና አለ ሱረቱል ሁጁራት ላይ ማለት ነው። እንግዲህ የራሱን ሀሳብ የሚያስቀድም ከሆነ ከአላህና ከመልክተኛው ሀሳብ በፊት ይሄ ሰው ጤነኛ አማኝ አይደለም ማለት ነው። ከአህል ሱና ወል ጀማዓ ከዛ መሰረት አፈንግጦ ወጥተዋል ማለት ነው። ዳል ቀውሉ ተዓላ አራተኛ ፈላ ወረቢከ በጌታህ እምላለሁ አለ አላህ ላ ዩእሚኑነ ፈጽሞ አያምኑም አማኞች አይሆኑም ሐታ ዩሐኪሙከ ፊማ ሸጀረ በይነሁም በመካከላቸው በተፈጠረው አጨቃጫቂ ጉዳይ አንተን ዳኛ አድርገው አንተ ثم لا يجدوا في انفسهم حرجا مما قضيت አንተ ከፈረድከው ፍርድ በልቦቻቸው ውስጥ ቅንጣት ያህል መጨነቅን እስከማያገኙ ድረስ ወይሰሊሙ ተስሊማ እጅ መስጠትን እስኪሰጡ ድረስ አማኝ አይደሉም ብሎ አላህ በራሱ ምሎ ማለት ነው። በጌታ ምላለው ማለት በራሱ እየማለ ነው አላህ Subhanahu Wa Ta'ala ይሄ እንግዲህ የዙበይር ኢብኑ አልአዋም እና ያንደኛው ሰውዬ ታሪክ ነው። ውሃ እንደ መስኖ ያለ ውሃ ሲወርድ ከላይ ዙበይር ኢብኑ አልአዋም ከላይ ነው ያለው፣ እሱ ከታች ነበረ እና ቅድሚያ እኔ ካላጠጣው ሲል በኋላ ተጨቃጨቁ። ለነቢዩ ጉዳዩ ሲነገር እሱ ከላይ ነው ያለው፣ ዙበይር አንተ አጠጣና ከዛ ልቀቅለት፣ አንተ ሳትከትርና ሰጣቁር በፊት አሉት። ከዛ በኋላ ተናዶ የአክስት ልጅ ስለሆነ ነው እንደ ምናምን ብሎ ነቢያችንን ለመወረፍና ኢፍታዊ እንዲሆኑ ለማድረግ ሲሞክር ነው አላህ ሱብሓነሁ ወተዓላ ይህንን የቁርአን አንቀጽ ያወረደው ነቢያችንን በሰውየ ሁኔታ ተቆጥቶ አንተ የራስን አጠጣና ከዛ በኋላ ደግሞ የምታቁረውን አቁረ ከዛ የተረፈውን ልቀቅለት ብለው እንዲሁም ትክክለኛው ተገቢው ፍርድ ይሄ ነው ያሉበት ጋር ነው ሰበብ ንዝሉ እዚህ ቦታ ላይ የወረደ የሚባለው አራኩል ያህል ይሄ ነቢያችን የፈረዱትን አላህ የፈረደውን መልክተኛው የፈረዱትን ነገር በጸጋ መቀበል የግድ እንደሚሆን ያመለክታል። እንግዲህ አህልሱና ወልጀማ አንደኛው እስካሁን ያየነው ለቁርአን ለሀዲስ ጥቅሶች ትልቅ ክብር ይሰጣሉ፣ በትክክል ያምናሉ፣ ለነሱ እጅ ይሰጣሉ። ቁርአንና የሀዲስ ጥቅሶች ያስፈረዱትን ነገር በጸጋ ይቀበላሉ። ይሄ ትልቁ አቂዳቸውን ሲያጸኑ መሰረት የሚጥሉበት ዋናው መሰረት ነው ሁለተኛ ሁለተኛው ደግሞ ምንድነው ጀምኡ ንሱስ ልዋሪዳ ፊልባቢል ዋሂድ አህል ወልጀማ ካሏቸው መሰረቶች አንዱ የቁርአንና የሀዲስ ጥቅሶችን በአንድ issue ላይ የመጡ በአንድ ጉዳይ ላይ የመጡትን ሁሉንም جمع ያደርጋሉ ሰብስበው ማለት ነው وإعمالها جميعا ሁሉንም ያሰሯቸዋል ማለት ነው ሁሉንም ጥቅሶችን ወፍቀል መንሐጂየት ሶሂያ በትክክለኛው በሆነው መንገድ ሐዲሶቹን የቁርአን ጥቅሶችን ጀምዕ ያደርጋሉ። አንድ ላይ ሰብስቦ የዚህኛው ማና ይሄ ነው፣ ይሄኛው ደግሞ እንደዚህ ነው፣ ይሄኛው እንደዚህ ብናደርገው እንደዚህ ይሆናል ብለው ጀምዕ የማድረግ አካሄድን ይሄዳሉ። ይሄ ደግሞ ዑለማዎች ያስቀመጡት አለ አምና ኻስ የሚባል ናሲኽና መንሱኽ የሚባል ራጂህና መርጁህ የሚባል ነገሮች አሉ። ጀምዕ የሚባል አለ። እነዚህ እንግዲህ ራሱን የቻለ ምሁራኖች ዘንድ የሚታወቁ ማለት ነው። ይሄ አንዳንዱ በሆነ ክስተት ሆነ ዋቂያ ላይ የመጣ ነው፣ ይሄ አም ነው፣ ይሄ ኻስ ነው፣ ሙጥለቅ ሙቀየድ ምናምን የሚባሉ ነገሮች አሉ። ስለዚህ ሁሉንም ጥቅሶችን እንዳመጣጣቸው እንደ ቦታቸው እንደ ጊዜያቸው በስርዓቱ ያስተናግዳሉ። በጥቅሶቹ መካከል ተቃርኖ እንዳሌለም ያምናሉ ማለት ነው። ምናልባት የቦታና የዘመን የጊዜ የሁኔታዎች ሊሆኑ ይችላሉ። በዚህ አይነት ወቅት ላይ እንደዚህ ይሄኛው ይሰራበታል፣ በእንዲህ አይነት ወቅት ላይ እንደዚህ ይሰራል፣ በዚህ ጀምዕ እናደርጋለን ወይም ይሄኛው ለምንድን ይሄ ለእስትሕባብ ነው፣ ይሄኛው ደግሞ ሊበያን ልጀዋዝ ነው እያሉ ዑለማዎች የሚያስቀምጡት ቢላፍ አህሊል ቢድዒ ወደላሊ ልክ የቢድዓና የጥመት አራማጆች በሚያራምዱት ተቃራኒ ማለት ነው። አለዚነ የተኺዙነ መንሃጀን ሙኻሊፈን ሊዛሊከ እነሱ ይህንን የሚቃረንን መንገድ ነው የሚይዙት። ብዙ ጊዜ ፈያዕተሚዱነ አላ ነስን ዋሂድን አንድ ለራሳቸው ለስሜታቸው የገጠማቸው የተመቻቸውን አንዱን ጥቅስ ወይም አክተር ወይም አንድ ሁለት ሶስት አራት በርከት ያሉ ጥቅሶችን ይወስዱና ዱነ በቀየት ንሱስ አልዋሪዳ ፊልባብ በዚያ ርዕስ ዙሪያ የመጡ ሌሎችን ጥቅሶችን አይተው እንዳላየ የመተውና ችላ የማለትና እነዛን ጥቅም አልባ የማድረግ አካሄድ ይሄዳሉ ሱመ የጃሉነ ሙአሪደን ሊልኡሱል ልኡኽራ ከዛ በኋላ የሆነ ነገር በነዛኞቹ ሀዲሶች ላይ የሆነ ነገር ይመሰርቱና ከዛ በኋላ ይሄ የሌሎቹ መሰረቶች ጋር ይቃረናል በሚል ከዛ በኋላ ፈየተቢኡነ ቢዛሊከ ማተሻባህ ሚንሁ ለራሳቸው የተመቻቸውን ሁለት አይነት ሶስት አይነት አሻሚ ትርጓሜ ያለውን ነገር የመከተል አዝማሚያ ያሳያሉ። ለይሰ ከሚስሊ ሸይሁን ይዘው ሲያበቁ ወሰሚኡል በሲርን የሚጥሉበት ሁኔታ እናገኛለን ማለት ነው። አላህ ስለራሱ ወሊላሂ አልአስማኡል ሑስና ብሎ ያማሩ ስሞች አሉት የሚለውን ያንን ሌላ ትርጉም እየሰጡ ጥለው የመሄድ አይነት ነገር ወሊላሂ መሰሉል አላ እንዲህ እንዲህ አይነት ነገሮችን ችላ የማለት አዝማሚያ ያላቸው አህልሱና ወልጀማ ግን በማንኛውም በአቂዳም ጉዳይ ይሁን በአህካምም ጉዳይ ይሁን በሙዓመላም ይሁን በእምነት ነክ ነገርም ይሁን በህግጋትም ይሁን ከቢዝነስ ጋር በተያያዙ በየትኛውም ያሉትን ጥቅሶች አንዱን ካንዱ جمع አድርገው ሁሉንም ሰብስበው ነው አንዱን ጥሎ አንዱን አንጠልጥሎ የመሄድ አባዜ የላቸውም። جمع النصوص الواردة في الباب الواحد ማለት ነው። በአንድ ርዕስ ዙሪያ የመጣውን ሁሉንም ሰብስበው ሁሉንም እንደ ከሰለፎች በወረሱት በሶሐቦች በሄዱበት መንገድ አይነት በዚያ መንገድ ላይ ያንን በሚጣጣምና በሚስማማ መልኩ ያስኬዱታል ማለት ነው። ወቀድ ሐዘረ ነቢዩ ሰለላሁ ዐለይሂ ወሰለም ሚን ዛሊከ ነቢያችን ሰለላሁ ዐለይሂ ወሰለም አንዱን ጥቅስ ይዞ መሄድ ሌላኛውን መጣል፣ እርስ በርስ ይጋጫሉ እያሉ እንዲህ አይነት የማምታታት ስራ መስራት አስጠንቅቀዋል። አብዱላህ ብኑ ኢብኒ ዓምር ኢብን ልዓስ ረዲየላሁ አንሁ በተናገረው ሐዲስ ላይ አነ ረሱሉላህ ሰለላሁ ዐለይሂ ወሰለም ቃለ መህለን ያ ቀውም አንድ ጊዜ የቁርአን አንቀጽ ከዚህ ጋር ይጋጫል፣ ይሄ ሀሳብ ከዚህ ጋር ይጣረሳል እያሉ የተወሰኑ ሰሃቦች መስጂድ ውስጥ ቁጭ ብለው መስመር የመሳት አይነት ውስጥ ሲገቡ ነቢያችን ወጥተው መህለን ያ ቀውም እናንተ ሰዎች አትቸኩሉ፣ ረጋ በሉ አሏቸው። ቢሃዛ ኡህሊከት ልኡመሙ ሚን ቀብሊኩም ከእናንተ በፊት የነበሩ ህዝቦች የጠፉት በዚህ ነው አሉ። ቢክትላፊም አላ አንቢያይማ አንደኛ ነቢያቶቻቸውን በመቃረናቸው በነቢያቶቻቸው ላይ ሌላ የተቃርኖ ሀሳብ በማንሳታቸው እንዲስ ቢሆን እንደዚህ ቢደረግ በዚህ ቢሄድ ምናምን በሚል ሁለተኛ ወደር ወደርቢሂም ልኩቱበ ባዕድሃ ቢባዕድን መጽሐፎችን ከፊሉን በከፊሉ በማማታታቸው ነው። ይሄ የቁርአን አንቀጽ ይሄ መጽሐፍ የተውራት ጥቅስ ከዚህኛው ይጋጫል፣ ይሄ እንጅል ጥቅስ ከዚህ ይሄ ዘቡር ከንትኑ ከንትኑ ይጣረሳል እያሉ አንዱ በአንዱ በማገጫጨታቸው ነው። ኢነል ቁርአን ለሜንዚል አሉ ነቢያችን። ኢነል ቁርአን ለሜንዚል ዩከዚቡ ባዕዱሁ ባዕደን ቁርአን ከፊሉ ከፊሉን የሚያስተባብል ሆኖ አልወረደም። بل يصدق بعضه بعضا ከፊሉ ከፊሉን የሚያረጋግጥ ሆኖ ነው የወረደው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ፈማ አረፍቱም ሚንሁ ፈአመሉ ቢሂ ያወቃችሁትን የገባችሁን ስሩበት። ወማ ጀሂልቱም ሚንሁ ያላወቃችሁትን ደግሞ ከዚህ ጋር ይጋጫል ማለቱን ተወት አድርጋችሁ ፈሩዱሁ ኢላ አሊሚሂ ወደሚያውቅ ሰው ወደ ሊቅ ወደ ዑለማ ጠጋ ብላችሁ ወደዛ መልሱት ወይም ደግሞ ፈውቀ ኩል ዚ ዕልምን ዓሊም የሚያውቅ ሰው በአቅራቢያችሁ ከሌለ ደግሞ አላሁ አለም ብላችሁ ወደ ባለቤቱ ወደ አላ ስብሓንሁ ወተዓላ መልሱት እንጂ አንዱ ከአንዱ ጋራ ይጋጫል እያላችሁ በእንደዚህ አይነት መልኩ መሄድ የለባችሁም ብለው ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት ሐዲስ ኢማሙ አህመድ የተናገሩት ሹዓይብ ብን ሶሂ ነው ያሉት ሐዲስ አለ። ይሄ የሚያመለክተው ምንድን ሱና አህልሱና ጀማ ከመሰረቶቻቸው የአቂዳን መስአለም ይሁን ሌሎችን ከሚያጸኑባቸው አንዱ ጥቅሶቹን ሁሉንም ሰብሰብ አድርገው ሁሉንም አንድ ላይ ሲሰበስቡት የሚሰጠው የራሱ የሆነ ቀለም የራሱ የሆነ የሚያስተላልፈው መልእክት አለ። ሁሉንም ይሰሩባቸዋል ማለት ነው። አንዱን ጥሎ አንዱን ጥሎ ጉዞ የለም ማለት ነው። ሶስተኛ الاعتصام بالكتاب والسنة فهما الهدى والنور على نقيض منهج أهل البدع آه، والضلال الذين يعتمدون على غير الوحي كما هو الحال مثلا عند الصوفية الزلاي أهل السنة والجماعة تلقوا قرآن الناس سنان أو مياز الاعتصام بالكتاب والسنة مالك በቁርአንና በሐዲስ ራሳቸውን መቀየድ ቁርአንና ሐዲስን አጥብቆ መያዝ ነው። ምክንያቱም ፈሁማ አልሁዳ ወኑር ቁርአንና ሐዲስ ቀናው መንገድ የሚገኘው ከነርሱ ነው። የትክክለኛው መንገድ ብርሃን እንግዲህ ቀንዲሉ ያለው እዛ ላይ ቁርአንና ሐዲስ ላይ ነው። እሱን ይዞ አጥብቀው ይጓዛሉ። አላ ነቂድ ሚን ሀጂ አህልል ቢድዒ ወደላል የቢድአና የጥሜት አራማጆች ከሚሄዱበት መንገድ በተቃራኒ ማለት ነው الذين يعتمدون على غير الوحي ብዙዎቹ ከአህለ ሱና ወል ከሰለፎች መንገድ ከጣኢፈቱ መንሱራ ከፍርቀቱ ናጂያ መንገድ ያፈነገጡ ወገኖች ብዙ ጊዜ ኢዕቲማድ የሚያደርጉት የሚተማመኑበትና እንደ ዋና እንደ መረጃ ምንጭ አድርገው የሚወስዱት እንግዲህ የተዛቡ ከቁርአንና ከሐዲስ ውጭ ላሉ ነገሮች ትልቅ ቦታ ይሰጣሉ ከነሱ በተቃራኒ አህለ ሱና ወል ጀማ ቁርአንና ሐዲስን አጥብቀው ይዛሉ ከማ ሁዋ አልሓሉ መሰለን እንደ ሱፍያ ለምሳሌ ሱፍዮች ዘንድ በምንመለከትበት ሰዓት ያለበትን ሁኔታ ሁኔታውን ስናይ አለዚነ የዑዱነ አቅዋለ መሻይኽህም የመሻይኾቻቸውን ንግግር ወመናማትህም የእነሱን ህልሞችን መስደረ ተሽሪዕ ለህግ ምንጭ አድርገው ሲወስዷቸው እንመለከታለን ወደሊለን ሚን አድለት ዲን ልክ ከሃይማኖት መረጃዎች እንደ አንዱ መረጃ አድርገው ሲወስዱ እናያለን። ሼህ በመናማቸው እንደዚህ አዩ፣ ሼህ እንደዚህ አይነት ነገር ዘውቅ ምናምን ነገር ይሄንን በቃ ኢባዳ አድርገው ምናምን እንዲተገለጠላቸው አይነት ነገር በሚል ማለት ነው። አንዳንድ ጊዜ ብዙ ኢባዳ አድርገው ከአላህ ጋር ይገናኛሉ። እኛ በቃ direct ከአላህ سبحانه وتعالى ነው መረጃዎችን የምንወስደው። አንቱም ተእኹዙነ ዲነኩም አኒል አምዋት ወነሕኑ ናእኹዙ ሚን ሐይ ለዚ ላ የሙት እያሉ እናንተ حدثنا فلان حدثنا فلان እያላችሁ እንግዲህ ሐዲስ ሰንሰለት እየጠረና ሙታኖችን እየቆጠራችሁ ነው። እኛ ግን direct ከአላህ سبحانه وتعالى ነው የምንይዘው በሚል ተገለጠልኝ አይነት ነገር ከሽፍ ዘውቅ ምናምኖችን ሱፍያው ዓለም ውስጥ በስፋት እንደ ማስረጃ አድርገው የሚወስዱ አሉ። በነገራችን ላይ ሱፍያንና እንደዚህ ሙሐዲሶችን መድረሰት አልአሻዕሪ አካባቢ ያሉ እንደነ ኢብኑ ሐጀር እንደነ ነወዊ መሰል ወደዛ ይጠጋሉ ተብሎ የሚታሰቡ እነዚህን ሁለቱን አንድ አድርገን መውሰድ የለብንም። አሁን እያነሳን ያለ ነው ሱፊዮች የሚባሉት ሁራፋት፣ መሰረተ ቢስ ነገሮችን የሚከተሉ ቁርአንና ሀዲሱን ወደ ጎን ችላ ብለው ዑለማዎችን መናሞቻቸውን እንደዚሁም የመሻይኮቻቸውን አራዎችን ዝም ብሎ በጭፍን የሚከተሉትን ማለት ነው። እነዛን ልክ እንደ ሸሪዓ አድርገው የሚወስዱትን ለማለት ነው እንጂ አብዛኞቹ ሙሐዲሶች በአብዛኛው ከመድረሰት አሻኢራ የሚሆን ከዚህ ከአህል ሱና ወልጀማ ከሰልፍያው መድረሳ ያሉ እነሱ መናማቶችን የሸሪዓ ምንጭ ናቸው ብለው ብዙዎች ይወስዳሉ። ማለት ግን እንዳለ አይደለ፣ በደንብ እግረ መንገድ እንዲታወቅ ነው። ወልአዲለቱ አላ ሀዘል አስል ከሲረቱ ሚንሃ እንግዲህ አህል ሱና ወልጀማ ቁርአንና ሀዲስን አጥብቀው የሚይዙ መሆኑን ይሄ ዋና መሰረታቸው መሆኑን ከሚያመለክቱ ነገሮች በርካታ የቁርአን የሐዲስ ማስረጃዎች አሉ። ከነዚያ መካከል የመጀመሪያው ቀውሉ ተዓላ አላህ ስብሓንሁ ወተዓላ ምን ብሏል? የህዲ ቢሂላሁ መን ተባአ ሪድዋነሁ ሱቡለ ሰላም። አላህ በዚህ በቁርአኑ يهدي به الله ሲል أي بالقرآن العظيم ማለት ነው። በዚህ በተከበረው ቁርአን በታላቁ ቁርአን አላህ ስብሓንሁ ወተዓላ የእሱን ውዴታዎችን የተከተሉ ሰዎችን ይመራበታል አለ። سبل السلام የሰላሙን መንገድ አለ የሰላሞቹን ጎዳና አላህ ይመራበታል። ويخرجهم من الظلمات إلى النور በቁርአኑ ሳቢያ ከጨለማዎች ወደ ብርሃን አላህ ወደ ኢማን ብርሃን ያወጣቸዋል። بإذنه በፍቃዱ ወየህዲህም ኢላ ሲራቲን ሙስተቂም ወደ ቀጥተኛው መንገድ ይመራቸዋል ብሎ ሱረቱል ማኢዳ 16 ቁጥር ላይ ያነሳል። ይሄ እንግዲህ በቀጥታ ማለት ነው ቁርአኑን ሂዳያ የፈለገ ሰው የሰላም መንገድ የሚፈልግ የጀነቱን ጎዳና የሚያስብ ሰው ካለ ቁርአንና ሀዲስን አጥብቆ መያዝ እንዳለበት ቁርአኑ ራሱ አመላካች ስለሆነ አህልሱና ወልጀማ አቋማቸው እንግዲህ በቁርአንና በሀዲስ ላይ የተንተራሰ በዚያ ላይ የተመሰረተ ቁርአንና ሀዲስን አጥብቀው የሚይዙ ናቸው ነው። ሁለተኛ ቀውሉሁ ተዓላ በአልየውም አክመልቱ ለኩም ዲነኩም በዛሬው ቀን ለእናንተ ሃይማኖታችሁን ሞላሁላችሁ ብለዋል። አላህ ይህንን ሞላሁላችሁ ብሎ ወአትመምቱ አለይኩም ኒዕመቲ ጸጋዬን በእናንተ ላይ አሟላሁኝ ወረዲቱ ለኩም ልእስላም ዲነን ከሃይማኖትም በኩል እስልምናን ለእናንተ መረጥኩላችሁ ብሎ አላህ ስብሓንሁ ወተላ ያስቀመጠው አለ አልየውም አክመልቱ ለኩም ዲነኩም ሲል ለእናንተ ሃይማኖታችሁን ሞልቼላችኋለሁ ካለ በኋላ የማንም ሰው ህልም የማንም ሰው ተገለጠልኝ የሚለው ከሽፍ ወይም ደግሞ የማንም ሰው ዘውቅ እዚህ ቦታ ላይ ሂሳብ ውስጥ እንደማይገባ ያሳያል ዲኑ የተሟላ ነው አህለ ሱና ወል ዲኑ የተሟላ ስለሆነ ያን የተሟላ ዲን ይዞ ይሄዳሉ እንጂ የገሌ ህልም የገሌ መናም የገሌ ዘውቅ የገሌ ከሽፍ ብለው የሚያደርጉት ነገር ምንም ነገር እንዳሌላቸው አመላካች ነው ማለት ነው ሌላው በሶስተኛ ደረጃ ጂም የሚያነሱት ወነዘልና አለይከል ኪታበ ቲቢያንን ሊኩል ሸይን እኛ መጽሐፉን በአንተ ላይ አወረድን አላቸው ለነቢዩ ሰለላሁ ዐለይሂ ወሰለም ለሁሉ ነገር ማብራሪያና ገለጻ ሲሆን ወሁደን መምሪያ ሲሆን ወራህመተን ወቡሽራ ሊልሙስሊሚን እዝነትና ብስራት ሲሆን ለሙስሊሞች ይህንን መጽሐፍ አወረድን ብለዋል። የሁሉ ነገር ማብራሪያ በእርሱ ውስጥ ስለሚገኝ እሱን ነው አጥብቀው የሚይዙት ማለት ነው። ሱረቱ ነህል 89 ቁጥር ላይ እንደሚያመለክተው دل عن زيد بن أرقم رضي الله عنه أن رسول الله صلى الله عليه وسلم قال زيد بن الأرقم من يلالو نبي صلى الله عليه وسلم بان وقت لا بعد መጀመሪያ አላህን አመሰገኑ ካወደሱ በኋላ ከዚህ ቀጥሎ ማስተላለፍ የምፈልገው መልእክት ብለው አላ ሰዎች ወይ ንቁ አሉ አዩህናስ አሉ ፈኢነማ አነ በሸሩን እኔ እንደ ማንም ሰው ነኝ ፈኢነማ አነ በሸሩን እኔ ሰው እንጂ ሌላ አይደለሁም ዩሺኩ አየእትየ ረሱሉ ረቢ የጌታዬ መልእክተኛ ሊመጣ ይቀርባል አሉ መለከል መውት ማለት ነው። ፈኡጂበ ጥሪ ሲደረግልኝ ለጥሪ ምላሽ መስጠት ግድ ይለኛል ሰው ነኝና አሉ። መሞቴ አይቀርም ማለታቸው ነው። ወአነ ታሪኩም ፊኩም ተቀለይን እኔ እናንተ ውስጥ ሁለት ከባድ ነገሮችን ትቼ አልፋለሁ። አወሉሁማ አሉ የመጀመሪያው ኪታቡላህ ያላህን መጽሐፍ ነው። ትልቅ አማና ጥዬባችሁ የሚሄደው فيه أي في الكتاب في كتاب الله عز وجل በአላህ መጽሐፍ ውስጥ الهدى والنور በውስጡ መምሪያ አለበት። ቀናው መንገድ የምትመሩበት ብርሃን አለበት። ጨለማውን ከእንትኑ የሚለይላችሁ ከጨለማው እንደው ጨለማውን የሚገፍላችሁ ቀናውን መንገድ የሚያሳያችሁ ብርሃን አለ። ፈኹዙ ቢኪታቢላሂ ወስተምሲኩ ቢሂ አሉ። የአላህን መጽሐፍ አጥብቃችሁ ያዙ። ወስተምሲኩ ቢሂ እሱ በሱ ላይ ታጠሩ። ራሳችሁን እንግዲህ በሱ ላይ ሰሩ ብለው ነቢዩ ሰለላሁ ዐለይሂ ወሰለም እሱን አጥብቃችሁ ያዙ። እሱን በደንብ ተግብሩክ እሱን ለቃችሁ እንዳትወጡ ብለው የተናገሩበት ኢማም ሙስሊም የዘገቡት ሀዲስ አለ። ሁለተኛው ቤተሰቦችን አደራ ማለታቸው ነው የሀዲሱ ሙሉ ቃሉ። ታዲያ ይሄ በሙሉ ምንን ያሳያል? አህልሱና ወልጀማአ ከመሰረቶቻቸው በሶስተኛ ደረጃ ያነሳ ነው በቁርአንና በሀዲስ ላይ ኢዕቲሳም የሚያደርጉ ቁርአንና ሀዲስን አጥብቀው የሚይዙ በቁርአንና በሀዲስ ላይ የማይደራደሩ የማንም ንግግር ይሁን የማን ከቁርአንና ከሀዲስ የሚበልጥም እውነታም የሚገኝበት የማንም ንግግር የለም። ሁሉም የትኛውም ሰው ንግግር፣ የትኛውም ሰው መናም፣ የትኛውም ሰው ዘውቅም ከሽፍ የሚበለው ሁሉ ቁርአንና ሀዲስን ከተስማማ አሳየው፣ በዛ መሰረት ይቀጥላል። ካልተስማማ ግን ይህንን ሊጻረር የሚችል ስለሌለ ቁርአንና ሀዲስ ላይ የጸና አቋም አላቸው። ቁርአንና ሀዲስን አጥብቆ በመያዝ ይሄ ሶስተኛው መሰረታቸው ነው። እዚህ ላይ ፋኢደቱል ኢትራኢያ እንግዲህ እግረ መንገድ የምንማራቸውና ለአእምሯችን ማበልጸጊያነት የሚያገለግሉ አንዳንድ ፋይዳዎችን ያነሳሉ ወይ የተፈረኡ አን ሀዘል አስል ይላሉ ከዚህ አሁን ካነሳ ነው አስል ላይ አሁን ሶስተኛው ኢዕቲሳም ብልኪታብ ወሱና ብለን ካነሳ ነው ውስጥ የሌላ የምንመዘው ደግሞ ሌላ ነገር አለ ያ ምንድነው ኢትባቱ ማ ላሁ ወረሱሉሁ ፊልኪታቢ ወሱነት ሰሂሃ አላህ በቁርአኑ ያስቀመጠው መልእክተኛው ስለ ላሁ ደግሞ በትክክለኛ ሀዲሳቸው ያስቀመጡትን ነገር ማስቀመጥና መቀበል ግድ ይላል ማለት ነው። ይሄ አህል ሱና ወል ጀማ ሌላ እንግዲህ አስላቸው ነው። ወነፍዩ ማነፋሁላሁ ወረሱሉሁ ፊልኪታቢ ወሱነት ሰሂያ አላህና መልክተኛ ውድቅ ያደረጉት ነገር በቁርአን በሐዲስ ካለ ያንን ውድቅ ያደርጋሉ ወሱኩቱ አማ ሰከተ አንሁ ወረሱሉሁ ሰለላሁ ዐለይሂ ወሰለም አላህና መልክተኛው ደግሞ ዝም ያሉትን ነገር ዝም ይላሉ ማለት ነው የማያውቁት ነገር ላይ ገብተው አይዘባርቁም የሚያውቁት ቁርአን ሀዲስ ላይ መጣውን አለልዓይን ወራእስ ብለው ይቀበላሉ ቁርአንና ሀዲስ ላይ ደግሞ ውድቅ ነው ባጢል ነው የተባለው ባጢል ነው ይላሉ ዝም የተባለበትን ነገር ደግሞ ገብተው አይዘባርቁም ምክንያቱም አላህ ወላ ተቅፉ ማ ለይሰ ለከ ዒልሙን ለአንተ በእርሱ እውቀት ያሌለህን ነገር ዝም ብለህ በጭፍና አትከተል ብሏል። አላህ ኢነ ሰማዕ ወልበሰረ ኩሉ ኡላኢከ ካነ አንሁ መስኡላ። ይህ እንግዲህ አይንህም፣ ጆሮህም፣ አይንህም፣ ልብህም እነዚህ በሙሉ ስለዚያ ነገር የውመል በይነ የደይላህ እነዚህ ሁሉ ነገሮች ይጠየቃሉ ብሎ ሱረቱል ኢስራ 36 ቁጥር ላይ አስቀምጦልናል። ሌላው ሁለተኛ ከዚህ የተፈራው አን ሀዘል አስሊ ከዛሊከ ማለት ነው። እንደዚሁ በሁለተኛ ደረጃ ከአሁኑ ከሶስተኛው መሰረት ላይ ሌላ የምናወጣው መሰረት አለ የአህሉ ሱና አስል እሱ ምንድነው ደፍኡ ተዓሩዲ በይነ ሀዚህ ንሱስ የቁርአንም ሆነ የሀዲስ ጥቅሶች እርስ በርሳቸው ይቃረናሉ የሚል እምነትም ሆነ አስተሳሰብ የለንም ወማ ቀድ የፍሐሙሁ አልዓቅሉ ሚንሃ ሚማ ዩኻሊፉ ልሐቅ والصواب على عكس أهل البدع والضلال ممن يعطون العقل حجما أكبر من قدره እዚህ ቦታ ላይ ምን እያሉ ነው የቁርአንና የሀዲስ ጥቅሶች አንደኛ ራስ በራሳቸው የሚቃረኑ አይደሉም። ሁለተኛ ደግሞ አንዳንድ ጊዜ ከትክክለኛው የሰው ልጅ ምርምር ውጤት ጋርም ይቃረናሉም ተብሎ አይታሰብም። ወማ ቀድ የፈሐሙሁ ለዓቅሉ ሚንሃ ሚማ ዩኻሊፉ ለሐቀ ወሰዋብ አንዳንድ ጊዜ ሰው አእምሮ ቁርአንን ሀዲስ ላይ የተጠቀሱትን ይቃረናል ተብሎ የሚታሰበው ሰውን በአእምሮ እንደዛ የሚያስበው ነገር ካለ ይሄ መጀመሪያም ቀደም ሲል እንዳነሳ ነው ቁርአንና ሐዲሱን እናስቀድማለን። ምክንያቱም ቁርአንና ሐዲስ ጥብቅ ነው፣ ማዕሱም ናቸው፣ ሳቢት ናቸው። የሰው አእምሮ ደግሞ ይለዋወጣል። ለአእምሮ ከሚገባው በላይ ቦታ አንሰጠውም። አላ አክሲ አህልል ቢድዕ ወደላል በቢድዓና በጥሜት አራማጆች ተቃራኒ ማለት ነው። ሚመን ዩዕቱነ ሐጅመን አክበረ ሚን ለአእምሮ ከሚገባው በላይ ትልቅ ቦታ የሚሰጡ ናቸው። አእምሯቸውን የሚያስቀድሙ በቃ ይሄ አቅሌ አልተቀበለውም፣ ይሄ ሀዲስ ትክክል አይደለም፣ ይሄ ቁርአን ጥቅስ በእኔ አእምሮ ልክ ነው መተርጎም ያለበት ምናምን እያሉ የሚሄዱ አሉ። ቢሀይቱ ይቀድሙ ነው አለንሱስ የአእምሯቸውን ከጥቅሶች ከቁርአንና ከሀዲስ የሚያስቀድሙ ወገኖች አሉ። ወሃዳ ሁሉውን መዝሙም ይሄ ለአእምሮ ከሚገባው በላይ ቦታ መስጠትና ወሰን ማለፍ ነው። እንዲህ አይነቱ ወሰን ማለፍ ደግሞ በሸሪያችን የተወገዘ ነው። ፈኢነ ለአቅለ መህማ ኡት የሚለል መካነት የሰው ልጅ አእምሮ ምንም ያህል በሸሪያው ትልቅ ቦታ ቢሰጠውም ፈኢነ ለሁ ሀደሁ ለዚ ላ የተጃወዘሁ ቢሃልን በምንም አይነት መልኩ ሊያልፈው የማይገባ የራሱ ድንበር አለው ይላሉ። ወላ ሲየማ ፊ ዳኢረት ልገይብያት ለቲ ለሚ የሻሃዳ በተለይ አእምሮ ገይብያት የሆኑ ነገሮችን በተመለከተ አእምሮ ያልደረሰበት ያላየው ያልተመራመረውና ያላወቀው ነገር ላይ ደግሞ ጭራሽ ልናስገባውም አይገባም ወለሜድሪ አናሻን ስለዛ ምንም የማያውቅ ለምሳሌ ሲራጥ አሐዱ ሚን ሰይፍ ወአደኩ ሚን ሻዕር ብለው ነቢያችን ከፀጉር የቀጠነ ከሰይፍ የሰላ ነው በጀሃነም ጀርባ ላይ የሚዘረጋ ድልድይ መሆኑን ነግረውናል። አእምሮ እንዴት ሰይፍ በሰላ ከፀጉር በቀጠነ ነገር ላይ የሰው ልጅ ሊሄድ ይችላል፣ በዚህ ላይ ሊራመድ ይሄ عقل አይቀበለውም ብሎ አንድ ሰው ይህንን እጥላለሁ ቢል መጀመሪያ አእምሮውን ፈትሽ ነው የምንለው። አእምሮ ስለ غيبيات ነገር የሚያውቀው ነገር ስላሌለው ማለት ነው። አዛብል ቀብር ናኢመል ቀብር የለም ቢል አፈሩን ስንቆፍረው እንደዚህ ሙዕተዚላዎች እንግዲህ በዚህ ነው ገደል የገቡት። ለአእምሯቸው ትልቅ ቦታ ሰጥተው በዚህ ዙሪያ የመጡ ጥቅሶችን በሙሉ የመደፍጠጥ አዝማሚያ ውስጥ ገብተዋል። ሊአናሃ በዒደቱን አን ዳኢረት ልማሕሱሳት ለቲ ያዕመሉ ፊሃ እነዚህ ገይብያት ወይም የሰው ልጅ የማያውቃቸው ዩእሚኑነ ቢልገይብ ብሎ አላህ በሩቁ ነገር ያምናሉ ብሎ ያስቀመጣቸው ነገሮች አብዛኛዎቹ ከምን የራቁ ናቸው ሊአና በኢደቱን አንዳ ኢደትን ማህሱሳት የሰው ልጅ ከሚዳሰሱ ከሚጨበጡ ከሚሸተቱ ከሚቀመሱ ምናምን ከነዚህ አእምሮ ከሚሰራባቸው መስኮች ውጭ የሆኑ የራቁ ከዛ ፍሬም የወጡ ናቸውና ስለዚህ አንዳንድ ጊዜ እነዚህ ጥቅሶች እርስ በርሳቸው ይጋጫሉ የሚለው ስተት ነው ሁለተኛ ትክክለኛ ጥቅሶች ከትክክለኛ አእምሮ ምርምር ውጤትም ጋር ይጋጫሉ የሚለውም ይህም ስህተት ነው። አእምሮ የራሱ የሆነ ገደብና ልክ አለው። ቁርአንና ሐዲስን ከምንም ነገር በፊት ማስቀደምና ቁርአንና ሐዲስን አጥብቆ መያዝ ምን እንድናደርግ ያደርጋል? ጥቅሶቹ እርስ በርስ እንደማይጣረሱ ከትክክለኛም የአእምሮ ውጤት ጋራ እንደማይጋጩ ማመን ያስፈልጋል። ሌላው ፋኢደቱን ኢስራኢያ <clears throat> በሶስተኛ ደረጃ የጠቀሱት ወልቃኢደቱ እንደ አህል ሱነቲ ወልጀማ አህል ሱና ወልጀማ ጋር ያለው ሌላው ቃኢዳ ምንድን ነው? አነሁ የስተሂሉ አየቃ ተዓሩዱ በይነ ነሲን ሰሒህን ወአቅሊን ሰሒህን የላይኛው ጥቅሶቹ እርስ በርስ ይጋጫሉ። የሀዲስ ጥቅሶች ወይም ይሄ የቁርአን አንቀጽ ከዚህ ጋር ይፋለሳል የሚለው ሰውየው በትክክል መረዳት ተስኖት ራሱ የፈጠረው ችግር ነው። አንዳንዶቹ የቅድሙ የላይኛው ላይ ጥቅሶቹን በትክክለኛ ፋህም ያለው በትክክል የሚገነዘብ መዩሪድላሁ ብሂ ኸይረን ዩፈክር ፊዲን አላህ እንግዲህ ኸይር የሻለት ሰው የሃይማኖት ግንዛቤ ይሰጠዋል ተብሎ በተቀመጠው መሰረት ትክክለኛ ግንዛቤ ያላቸው ዑለማዎች ያውቁታል። የተጋጨ የመሰለው ነገር ካለ ምንድነው ማድረግ ያለበት? ወደሚያውቁ ሰዎች ነው መመለስ ያለበት እንጂ አንዳንድ ጊዜ አእምሮን ከሚገባው በላይ አድርጎ ጥቅሶቹ እርስ በርስ ይጋጫሉ የሚል ነገር ውስጥ መግባት የለበትም ነው። የዚህኛው ደግሞ ቅድም ያው እግረ መንገድ ነክተነዋል። አንዳንድ ጊዜ እነሱ ሰሂ የሆነ ትክክለኛ ሐዲስ ሰሂህ የሆነ ወይም ደግሞ የቁርአን ጥቅስ ከአቅል ሰሂህ ከትክክለኛ አእምሮ ውጤት ጋር በጭራሽ ይጋጫል ማለት ሙስተሒል ነው፣ ሊሆን የማይችል የማይታሰብ ነው አሉ አህለ ሱና ጋር ያለ አንድ ቃዒዳ ነው ብለው ያነሱልን። ፈኢነ ለዚ ኸለቀ ሀዘል አቅል ይህንን አእምሮን የፈጠረ ጌታ ወሁ ለጢፉል ኸቢር ውስጥ አዋቂ እንደ እውቀቱ ረቂቅ የሆነ ጌታ ነው። هو نفسه እሱ ነው እንግዲህ አእምሮን የፈጠረው ሁወ ነፍሱሁ ለዚ አንዘለ ሀዘል ወሕይ አሸሪፊንን የተከበረ ወህይ ቁርአንን على قلب نبيه الكريم ሙሐመድ صلى الله عليه وسلم በነቢያችን ቀልብ ላይ ያወረደውም ደግሞ ቁርአኑን እሱ ራሱ ነው። وإن وجد ما يوهم هذا التعارض በሁለቱ መካከል ተቃርኖ የሚያሳይ ነገር አለ ተብሎ ቢታሰብ ማለት ነው እንደዚህ የሚመስል ነገር አለ ከተባለ فإما أن يكون من جهة النص ወይ ጥቅሱ ቢአየኩነ ይረ ሰሂን ምናልባት ሀዲሱ ሶሂህ ያልሆነ ሀዲስ ሊሆን ይችላል ከሳይንሳዊ ምርምርና ከትክክለኛ አእምሮ ውጤት ጋር የተጋጨው ወይ ጥቅሱ በደንብ ሲፈተሽ ደኢፍ ሆኖ ልናገኘው እንችላለን አንድም ወኢማ አየኩነ ሚን ጂሃቲል ወይ ደግሞ አእምሮ ራሱ ቢአየኩነ ፋሲድን ገይር ሰሂህ ያ የምርምር ውጤት ደረስኩበት ያለው የተዛባና የተሳሳተ ትክክለኛ የአእምሮ ውጤት ላይሆን ይችላል ቀተለወሰ ቢልሃዋ ምናልባትም አንዳንዴ በተለያዩ ግል ዝንባሌዎች የተበከለ ወሳረ ፊ ቱሩቂል ባጢል ወደላል ቢላ በተሳሳተ መንገዶችና በጥሜት ጎዳናዎች ላይ ተጓዘ ሆን ብሎ ጥቅሶቹን ለማንኳሰስ ምናምን ነገር የሚደረግ ታንኮል ያዘለም ሊሆን ይችላል። ወይም ደግሞ ራሱ በደንብ ፕሮፍ ያልተደረገ ሁሉም ሳይንቲስቶች ባለሙያዎች ያልተስማሙበት ሊሆን ይችላል። እንግዲህ እነዚህ አብሮ እግረ መንገድ የተነሱ ሀሳቦች ናቸው። ሶስቱን ተመልክተናል። የአህል ሱና ወል ጀማዓ መርሆች። ከዚያ ባሻገር ደግሞ ሌሎችም እንደዚሁ አህል ሱና ወል ጀማዓ አቂዳንም ሆነ ሌሎች ነገሮችን ለማጽናት የሚጠቀሙባቸው መርሆች አሉ። እሱን ደግሞ በሚቀጥለው ፕሮግራማችን ላይ ኢንሻአላ እንመለከታለን። ከአራተኛው ከገጽ 28 እንመሰለን። ለዛሬ እዚሁ አበቃን። ወቢላሂ ተውፊቅ ወሰለላሁ ዐላ ነቢና ሙሐመድ ወዐላ አሊሂ ወሰሐቢሂ